ነጋሽ የኢትዮጵያውያን ሙስሊሞች ድምጽ ነው። የታሪክ ምሁርና የመብት ታጋይ የሆነው ጸሐፊ ኡስታዝ አህመድ ዲን ጀበል የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘውን መጽሐፉን ትረካ ክፍል 11 ቀርባል። የኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 11 ትረካ በሰባተኛው መቶ ክፍለ ዘመን ብቻ ሳይሆን ከዚያም በኋላ ባለው ሰፊ የታሪክ ወቅት ዙሪያ እስላሚን ኢትዮጵያ የተባለውን የታሪክ መጽሐፍ ያዘጋጁት ሌላው የታሪክ ምሁር ስፔንሰር ተርሚንጋምም ስለ ነጃሺ መስለም በጦባሪ የተጻፈውን እንደማይቀበሉ ከመግለጻቸው በላይ ከጦባሪ የተነገረውን የነጃሺ መስለም የሙስሊሞች ታሪክ Muslim legend ብለውታል። ልብ በሉ እነዚህ ከላይ የጠቀስናቸው ሁለት ስመጥር ምሁራን ስለ ነጃሺ መስለም በጦባሪ የተጻፈውን የማይቀበሉት የጦባሪ ዘገባ የሚቃረን ሐሰት መሆኑን የሚያስረዳ አሊያም ነጃሺ አለመስለሙን የሚያረጋግጥ ሌላ የታሪክ መረጃ በመጥቀስ አይደለም። ይልቁንም ምናልባት አንድ ክርስቲያን ንጉስ እስልምናን ተቀብሏል ብሎ መጻፍ የሚያስከትለውን የታሪክ መዛባት ለመከላከልና ኢትዮጵያን የክርስቲያን ሀገር አድርጎ የመሳልን ትልቅ ህልም የሚያሰናክል በመሆኑ ነው። በእነዚህ የታሪክ መጽሐፍት የተሰናዱ ጽሑፎች የሚያስረዱት መሰረታዊ ነገር ኢትዮጵያ በታሪኳ የክርስቲያን ምድር መሆኗን ነው። ከኢትዮጵያ ዘመናዊ ታሪክ ጸሐፊዎች መካከል ስለ አክሱም ዘመን የጻፉት የታሪክ ምሁር ፕሮፌሰር ሰርገው ሀብተስላሴን ኤንሽንት ኤንድ ሚዲያ ኢትዮጵያን ሂስትሪ እስላም በኢትዮጵያ ሲነሳ እስከዛሬ ድረስ በዋነኝነት ማጣቀሻነት የሚያነሳውን የፕሮፌሰር ስፔንሰር ተርሚንግሃም Islam in Ethiopia በምሳሌነት ወስደን ስለ ጉዳዩ ብንነጋገር ዘመናዊ ታሪክ ጸሐፊዎች modern historian ስለ እና ከእርሱ ጋር ተያይዞ ስላሉ ክስተቶች ያሏቸው አቋም የተገነባበትን መሰረት በግልጽ እንረዳለን። ፕሮፌሰር ሰርገው ከዚህ በላይ በጠቀስናቸው መጽሐፋቸው ላይ በጠቀስኩት መጽሐፋቸው ላይ 182 ላይ ነጃሺ ነጃሺ መስለም ስለ ነጃሺ መስለም ተባሪ የጻፈውን በማስተባበል ሲጽፉ This statement by Tobari is an obvious expression ይህ የጦባሪ ዘገባ አጉል ምኞት ተብሎ ሊወሰድ የሚችል ከሃይማኖታዊ ስሜት የመነጨ ንግግር እንደሆነ ግልጽ ነው ብለዋል። ፕሮፌሰር ሰርገው ከዚህ በላይ በጠቀስኩት መጽሐፋቸው ገጽ 182 ላይ ስለ ነጃሺ መስለም ጦባሪ የጻፈውን በማስተባበል ሲጽፉ ይህ የጦባሪ ዘገባ አጉል ምኞት ተብሎ ሊወሰድ የሚችል ከሃይማኖታዊ ስሜት የመነጨ ንግግር እንደሆነ ግልጽ ነው ብለዋል። በሌላ አነጋገር በፕሮፌሰር ሰርገው እይታ ጦባሪ ይህንን ዘገባ በታሪክ መጽሐፍ ውስጥ ያሰፈረው ሙስሊምነቱ ገፋፍቶትና ለሃይማኖታዊ ስሜቱ አድልቶ እንጂ በመሰረቱ ዘገባው እውነትነት የለውም ማለት ነው። ፕሮፌሰር ተርሚንጋም በበኩላቸው ቀደም ሲል በጠቀስነው መጽሐፋቸው ጦባሪን ዋቢ በማድረግ በነጃሺ ቤተ መንግስቱ ውስጥ ስለተከናወኑ ነገሮች በዝርዝር ከተረኩ በኋላ ገጽ 46 ላይ ይኸው የመረጃ ምንጫቸው ማለትም ጦባሪ ስለ ነጃሺ መስለም መዘገቡን በሚጠቅሙ የጉርጌ ማስታወሻቸው ቁጥር 2 ስለነጃሺ መስለም የቀረበውን የጦባሪ ዘገባ የሙስሊሞች አፈታሪክ Muslim legend ሲሉ ገልጸውታል። አፈ ታሪክ ማለት ከትውልድ ወደ ትውልድ ሲወርድ ሲዋረድ የመጣ እውነት መሆኑ የሚያጠራጥር ታሪክ ማለት በመሆኑ ይህች የፕሮፌሰር ተርሚንግሃም የግርጌ ማስታወሻ በዚህ ጉዳይ ላይ የጦባሪን ዘገባ ሙሉ በሙሉ አምነን እንዳንቀበል የምታስጠነቅቅ ወይንም የምትመክር ነች። ፕሮፌሰር ሰርገው እንደሚሉት ጦባሪ ስለ ነጃሺ መስለም የጻፈው ከሃይማኖታዊ ስሜት የመነጨ አጉል ምኞት ተጭኖት መሆኑን የሚያስረዳ ተርሚንግሃምን በነጃሺ መስለም ጉዳይ ላይ ጦባሪ ያሰፈረውን ዘገባ አፈታሪክ ብለው ለመፈረጃቸው የሚያቀርቡት አሳማኝ መረጃ ቢኖራቸው ኖሮ የዘገባውን እውነትነት ማጠራጠሩ ወይንም የአድሏዊነት ጥያቄ መነሳቱ የሚያስገርም አይሆንም ነበር። ነገር ግን የሁለቱን ምሁራን ድምዳሜ በጥንቃቄ መመርመርና ሙስሊም አረብ የታሪክ ዘገባ ሃይማኖታዊ ስሜት የሚጫነው አሊያም አፈታሪክን መሰረት ያደረገ መሆን አለመሆኑን ማረጋገጥ የግድ አስፈላጊ ነው። እኔ የሁለቱም ምሁራን ድምዳሜ አሳማኝ ካለመሆኑን ባሻገር ምሁራዊ ንፍቅና የተጠናወተው ነው ብዬ እከራከራለሁ። ለዚህም ክርክር በማስረጃነት የማቀርበው ሌላ ሳይሆን ከላይ የጠቀስኳቸውን የሁለቱን ፕሮፌሰሮች ስራ ነው። ሁለቱም የታሪክ ምሁራን የነጃሽን መስለም ለማስተባበል የየራሳቸውን ግምታዊ አስተሳሰብና የሊሆን ይችላል ትንታኔ ነው ደጋፊ ለማድረግ የሞከሩት። በሁለቱ የታሪክ ምሁራን ድምዳሜ ላይ የሚነሳው ትልቁ ጥያቄ ከጦባሪ ዘገባ አንጻር ሌላ ተአማኒ የታሪክ ማስረጃ አለማቅረባቸው ብቻ አይደለም። እንደ እውነቱ ከሆነ የነጃሽን መስለም አስመልክቶ በሰፈረ ዘገባ መነሻነት ብቻ በሙስሊም አረብ ምንጮች ላይ የተአማኒነት ጥያቄ ካነሱት በዚሁ ዘገባ ምክንያት ጸሐፊያኑ በሃይማኖታዊ ወገንተኝነትና በአፈ ታሪክ ጸሐፊነት ካጣጣሉት ከነዚሁ ሁለት ፕሮፌሰሮች በተሻለ ለሙስሊም አረብ የታሪክ ምንጮች ተአማኒነት በቅድሚያ ምስክርነት የሚጠቀስ መኖሩ አጠያቂ ነው። ሐቅ ነው የነጃሺ መስለም ሲቀር እነዚህ የተከበሩ የታሪክ ምሁራን በአረብኛ ምንጮች የተጠቀሰው ዘገባ አፈ ታሪክ አጉል ምኞት ከሃይማኖታዊ ስሜት የመነጨ ፈጠራ ወዘተ በማለት ለማጣጣል የሞከሩት የነጃሺ መስለም ሲመጣ ብቻ ነው። ትልቁ ችግራቸውም እዚሁ ላይ ነው። ሁለቱም ጸሐፊዎች ስለ ሰሃቦች ወደ ኢትዮጵያ መምጣት መጠለያ ከንጉሱ ስለማግኘታቸውና ንጉሱም ስደተኞቹን ለቁረሾች አሳልፎ ስላለመስጠቱ ካረበኛ የመረጃ ምንጮች የተገኘውትን መረጃዎች ይቀበላሉ። የዚህም ምክንያት ደግሞ እነዚህ ምሁራን ማሳየት የሚፈልጉት ክርስቲያን ኢትዮጵያ ሌሎችን በሃይማኖት የማይመስሏቸውን እንኳን እንዴት እንደሚቀበሉ የሚያሳይ በመሆኑ ነው። እስቲ እነዚህ የታሪክ ምሁራን የሚቀበሏቸውን ሶስት ነጥቦች እንጥቀስ። አንድ ፕሮፌሰር ተርሚንግሃም በደስታ ከሚቀበሏቸው የታሪክ መረጃዎች መካከል አንዱ በኢብን ሂሻም የተዘገበውና ወደ ሀበሻ ከተሰደዱ ሰሃባዎች መካከል አንዱ ከእስልምና ወደ ክርስትና ሃይማኖት መግባቱን ነው። ፕሮፌሰሩ ይህንን የታሪክ ዘገባ መቀበል ብቻ ሳይሆን ሌላ መረጃ ሳያመጡና ሳያስፈልጋቸው ይህ ዘገባ ሌሎችም ሰሃባዎች ወደ ክርስትና መለውጣቸውን እንደሚያሳይ አድርገው ለማቅረብ ደፍረዋል። በእርሳቸው ቃል ከሳባዎቹ አንዳንዶቹ ግን ክርስቲያኖች ሆነዋል። ስለዚህም ከእስልምና ወደ ክርስትና ለመቀየር በታሪክ የመጀመሪያዎቹ ሆነዋል ብለዋል። ማንም ቅን ልቦና ያለው ሰው በዚህ የኢብን ሂሻም የታሪክ ዘገባ መነሻነት ሙስሊም ጸሐፊዎች ለሃይማኖታዊ ስሜት በማድላት እንደማይጽፉና የነጃሽን መስለም ብቻ ሳይሆን ከሰሃቦች ወደ ክርስትና የገባም ካለ ከመጽሐፍ ወደ ኋላ እንደማይሉ መረዳት አይሳነውም። በሌላ በኩል ይህ እውነታ የፕሮፌሰር ተርሚንጋምን አድላዊ የታሪክ ምንጮች አጠቃቀም ያሳያል። ፕሮፌሰሩ የነጃሽ መስለም በተመለከተ በሙስሊም ጸሐፊያን የተዘገበውን ታሪካዊ ዘገባ አፈ ታሪክ ብለውታል። ስለ አንድ ሶሃባ ወደ ክርስትና መለወጥ በዚያው ሙስሊም ጸሐፊ የተዘገበውን ዘገባ ግን ተቀብለውታል። መቀበልም ብቻ ሳይሆን አንድ ሶሃባ ወደ ክርስትና እንደተለወጠ በኢብኑ ሻም የተጻፈው ዘገባ በማራባት ብዙ ሰሃባዎች ክርስትና እንደተቀበሉ በማስመሰል መረጃውን አጋነውታል። ሌላ ኢትዮጵያ ታሪክ ጥናት ምሁር በእጅ የአክሱም ነገስታት እጅግ አጥባቂ ክርስቲያን ከመሆናቸው አኳያ እስልምናን ተቀብለዋል ብሎ ለማሰብ እንደሚያዳግታቸው ገልጸዋል። እንደ እውነቱ ከሆነ በቅንነት ለሚተነትን ሰው ፕሮፌሰር በጅ አንድ አጥባቅ የክርስቲያን ንጉስ እስልምናን ተቀበለ ብሎ ማሰብ የሚከብዳቸው ከሆነ በዚሁ የእርሳቸው አመክንዮ ወይንም logic መሰረት በመቶ ከሚቆጠሩ ባልደረቦቹ ጋር በእምነቱ ምክንያትና ለእምነቱም ሲል ከትውልድ ቀዬው የተሰደደ አንድ ሙስሊም ያንን የተሰደደበትን እምነት ይቀይራል ብሎ ማሰብ ለምን አልከበዳቸውም? እንደ እውነቱ ከሆነ ለአንድ ሙስሊም አረብ ታሪክ ጸሐፊ ለመቀበል የሚከብድ የሚመስለው የአንድ ሶሃባ ወደ ክርስትና መለወጥ ነበር። ነገር ግን የሙስሊም አረብ ታሪክ ጸሐፊያን የቱንም ያህል ለማሰብ የሚከብድ ቢሆን እንኳን ለማሰብ የሚከብድ በሚል ግላዊና ሃይማኖታዊ ስሜት ታውረው ለመጻፍ አላመነቱም። ምክንያቱም ለኢስላም ሲል ባህር ተሻግሮ በረሃ አቋርጦ በእንግልት የተሰደደ ሙስሊም ይህንን ሁሉ መከራ ከተቀበለ በኋላ ኢስላምን ትቶ ክርስቲያን ሆነ የሚለውን ዘገባ በትክክል የተከሰተ ቢሆንም እንኳን ይህንን ጽፎ ለቀጣይ ትውልድ ለማስተላለፍ የምታመነታውን ውስጣዊ ስሜት ተጭኖ ሚዛናዊ መሆንን ይጠይቃል። የሙስሊም አረብ ታሪክ ጻፊያን ታሪካዊ ሀቅን ሳያፋልሱ ሃይማኖታዊ ስሜትም ሳይጫናቸው ስለመጻፋቸው ከዚህ የተሻለ ማስረጃ ማቅረብ ያስፈልግ ይሆን? እነዚህ ምሁራን በደስታ ከሚቀበሏቸው ከሂጅራ ጋር የተያያዙ ክስተቶች መካከል ኡሙ ሃይዋና ኡሙ ሰላማ የአክሱም ጽዮን ቤተክርስቲያን አስመልክተው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያቀረቡትን ማስረጃ ነው። ይህንን የተቀበሉበት ምክንያት ደግሞ ዘገባው የክርስትናን ታሪክ በተለይም የአክሱም ጽዮን ቤተክርስቲያን ጥንታዊነት የሚያሳይ በመሆኑ ነው። ፕሮፌሰር ተርሚንግሃም ይህንን በተመለከተ ከላይ በጠቀስነው መጽሐፋቸው ገጽ 45 ላይ ኡሙ ሀይባ ስለ አክሱም ቤተክርስቲያን መግለጻቸውን ጽፈዋል። ፕሮፌሰር ሰርገው በበኩላቸው ከላይ በጠቀሰው መጽሐፋቸው ገጽ 188 ላይ የአክሱም ጽዮን ቤተክርስቲያን ውስጣዊ ገጽታ አስመልክቶ በኡሙ ሃይባ የተሰጠውን መረጃ የሙስሊም አፈ ታሪክ ወይንም ተረት አላሉትም። ይልቁንም የተብራራና የሚያምር ገለጻ ነው ያሉት። ፕሮፌሰሩ በዚህ ብቻ ሳያበቁ በዚሁ ገጽ የግርጌ ማስታወሻ ቁጥር 30 ላይ ይህንን አገላለጽ ቢያንስ ሁለት ጠቀሜታ እንዳለውና የአክሱም ጽዮን ቤተክርስቲያን በተመለከተ የመጀመሪያው የታሪክ መረጃ መሆኑን አስረግጠው ጠቅሰዋል። አክለውም ይኸው የኡሙ ሀይባ ገለጻ የአክሱም ቤተክርስቲያን ብቻ ሳይሆን በአጠቃላይ የአገሪቱን ስነ ጥበብ በሰባተኛው መቶ ክፍለ ዘመን በምን ደረጃ ላይ እንደነበረ የሚያስረዳ እጅግ ጠቃሚ መረጃ እንደሆነም ጽፈዋል። የዚህ መረጃ ምንጫቸው ሙስሊም አረብ ጸሐፊያን መሆናቸውን ስናስብ እነዚሁ ጸሐፊያን ስለ ነጃሺ መስለም የጻፉትን ያላንዳች አጸፋዊ መረጃ ወይንም ማስረጃ አፈታሪክ ብለው ማጣጣራቸው ላይ ጥያቄ ለማንሳት እንገደዳለን። በጣም የሚያስገርመው አንዳንድ ጊዜ የኢትዮጵያን ታሪክ የጻፉ ምሁራን ለነሱ የማይስማማን ወይንም በእርግጥ ትክክል ያልሆነ ነገር ውድቅ ለማድረግ የሚያቀርቡት ማስረጃ በአረብኛ የተጻፉ የሙስሊም መረጃዎች ያንን ነገር አለመጥቀሳቸውን ወይንም ጉዳዩ በሙስሊም ታሪክ ጸሐፊያን አለመጠቀሱ ነው። ለምሳሌ ፕሮፌሰር ተርሚንጋም በኡመይዳ ስርወ መንግስት ዘመን ካሊፉ አልወሊድ ቤተ መንግስት ያለን የአክሱም መሪ ሲያሸንፍ የሚያሳይ በእርግጥ ትክክል ያልሆነ ታሪክ ነው ስዕል ትክክል አለመሆኑን ሲገልጹ አንድም የሙስሊም የታሪክ ጸሐፊ ይህንን አልጠቀስም ብለዋል። ይህ የሚያሳየን ፕሮፌሰሩ የሙስሊም የታሪክ ምንጮችን የዚህ ዘመን ብቸኛ የመረጃ ምንጭ ብቻ ሳይሆን የአንድን ድርጊት እውነትነት ወይንም አለመሆን ለማረጋገጥ የሚያገለግሉ በከፍተኛ ደረጃ ተቀባይነት ያላቸው ሚዛን አድርገው እንደሚቀበሉ ነው። የአክሱማዊው ንጉስ ነጃሽ አሳሃማ መስለም በተረት ተረት የማይስተባበል የታሪክ ሀቅ ነው። ታሪክን የምነግርህ እኔ ብቻ ነኝ። እኔም ብቻ ስማ በሚል ከንቱ ፌዝ ወደ ኋላ መጎተት ለማንም አይጠቅምም። ይልቅ የየዘመኑን የሀገራችንን ህዝቦች እውነተኛ ታሪክ በተጨባጭ ማስረጃዎች ላይ በመመስረት ጽፈን በእውነትና በቅንነት አገራችንን እናሳድግ። እናም እልህ ሳይሆን ቅንነት ይምራን ለማለት እንወዳለን።